አቦ ነጋሽ የኢትዮጵያ ሙስሊሞች ድምፅ ነው። በየመን ከአንድ ክፍለ ዘመን በላይ ያስቆጠረው የኢትዮጵያ ሙስሊሞች መንግስት አገዛዝ በምን ሁኔታ ተቋጨ? የኢትዮጵያ ሙስሊሞች በሕፃዊ ስርወ መንግስት ዘመን የነበራቸው ሁኔታ፣ የሙስሊም ሱልጣኔቶች ምስረታ እንዴትና በምን ሁኔታ እንደተጀመረ፣ ሙስሊሞች በብዛት ይኖሩባቸው የነበሩ አካባቢዎች የትኞቹ እንደነበሩ ለእነዚህና ለሌሎች ጥያቄዎች ምላሽ የዛሬው የኢትዮጵያ ሙስሊሞች የጭቁናና የትግል ታሪክ የተሰኘው የታሪክ ምሁሩና የመብት ታጋዩ ጸሐፊ አህመዲን ጀበል መጽሐፍ ትረካ ክፍል 17 ምላሹን ይሰጠናል። ሟባ ጀማል አዘጋጅቶታል። አብራችሁት መልካም ቆይታ ሙስሊሞች የጭቆናና የትግል ታሪክ ከአህመድ ዲን ጀበል ክፍል 17 ረካ በ 37 ወይንም 531 ዓመት ሂጅራ ታዳጊው ልጇ በመርዝ የተገደለባት ኡሙ ፋቲክ ያጎቱን ልጅ ፋቲክ ቢን መሐመድ ቢን ፋቲክን አነገሰች። በሌላ በኩል የኢትዮጵያውያን ሙስሊሞችን መንግስት ለመጣል ቆርጦ የተነሳው አሊ ቢን መህዲ ለበርካታ ዓመታት ዝግጅቱን ቀጥሏል። በ1144 ወይንም 538 ዓመተ ሂጅራ ጀምሮ የጥቃት እርምጃውን ሲያጠናክር ነበር። የዘቢዱን የኢትዮጵያን መንግስት ለማጥቃትና ለመውረር በ1147 ወይንም 541 ዓመተ ሂጅራ ሲሞክር ኡሙ ፋቲክ በማግባባት መልሰዋለች። በ1151 ወይንም 545 ዓመት ሂጅራ ኡሙ ፋቲክ ወይንም ዓለም ከዚህ ዓለም በሞት ተለየች። ኢማሙ ዘሃቢ ሰየር አዕላም ኑብላ በተሰኘው መጽሐፋቸው ጥራዝ 8 ገጽ 498 ላይ እንደጠቀሱት ኡሙ ፋቲክ ወይንም ዓለም በርካታ ጊዜያት ሀጅ አድርጋለች። እስከ 4000 የሚደርሱ የመናውያንን መርታ ሀጅ ታደርግ ነበር። ቃይድ አቡ መሐመድ ሱሩር አልአምሃሪ ደግሞ በሃይማኖቱ ላይ ብርቱ ሙስሊም ነበር። ከፍተኛ የመንግስት ባለስልጣን ቢሆንም አምስቱን የሶላት ወቅት በጀማ በመስጊድ እንጂ አይሰግድም ነበር። በመካከሉ ይህንን መንግስት ለመጣል ቆርጦ የተነሳውና ማሴር የጀመረው አሊ ኢብኑ ማህዲ የመንግስቱን ከፍተኛ ሚኒስቴር ለመግደል አቀደም። በአፕሪል 5 1156 ወይንም ሰፈር 12 ቀን 551 ዓመተ ሂጅራ ሱሩር የአስር ሰላቱን ለመስገድ በሄደበት በመስጂድ ውስጥ ተገደለ። ያስገደለው አሊ ማህዲ ነበር። በዚህ የተናደደው ሱልጣኑ ፋቲክ ቢን መሐመድ ወደ መስጊድ በመሄድ ገዳዩን በቁጥጥር ስር አዋለው። በሞትም ቀጣው። ከኡሙፋቲ ከዓለም ሞት በኋላ አሊ መህዲ ሰራዊቱን በሚገባ አደራጀም። በሁለት ቡድንም ከፈላቸው። አንሷርና ሙሃጅር ሲልም ሰየማቸው። ለሙሃጅሮቹ ሼኩል ኢስላም ኑባ የተሰኘን ግለሰብ መሪ አደረገ። ለአንሷሮቹ ደግሞ ሰባ የተሰኘ መሪ አደረገላቸው። አሊ ኢብኑ መህዲ ራሱን ፍጹም በማድረግ ወደ ነብይነት ያስጠጋ ግለሰብ ነበር። ጋይብ ወይንም የሩቅ ሚስጥር እንደሚያውቅ ለተከታዮቹ አሳመነም። ከኢስላም ጋር የሚያጋጨውን የጽንፈኞቹን የኸዋሪች ህግጋት ደነገገ። ጠጥቶ የሚሆን ሰክሮ የተገኘ ግለሰብ ይገደል ነበር። ሶላቱል ጀማ የቀረን ሰው በሞት ነበር የሚቀጣው። እንዲሁም ሰኞና ሐሙስ በሚደረገው የዳዋ ፕሮግራሙ ላይ ዘግይቶ የመጣ ሰው እንኳን በሞት ይቀጣ ነበር። በታሪክ ይህ ግለሰብ ኸዋሪጅ ተብሎ ነበር የሚታወቀው። ከተከታዮቹ አንዱ የእርሱን ትእዛዝ ያላከበረ ከሆነ በሞት ይቀጣ ነበር። በአዲስ አስተሳሰብ ላይ የታነጸ ጦሩን ይዞ የኢትዮጵያውያኑን መንግስት ለመውረር በርካታ ጊዜ ሙከራ አድርጓል። ንጉስ ፋቲቅ ኢብን ሙሐመድ እየመከተ ይመልሳቸው ነበር። በተለያዩ አቅጣጫዎች ወደ ዘቢድና ቲሃን በመምጣት ለሰባ ጊዜ ያህል ወረራ ሙከራ አድርጓል። በሂደት ንጉስ ፋቲክ መሐመድ በርካታ ቁጥር ያለውንና በአዲስ የኸዋርጅ አስተሳሰብ ላይ የታነጸውን የአሊ ኢብኑ መህዲን ጦር መቋቋም እያቃተ ሄደ። በተጨማሪም የኢትዮጵያን መንግስት መዳከም የተመለከተው የሰዓዳው መሪ ሸሪፍ መንሱር አህመድ የፋቲክን ባሪያዎች በማነሳሳት በመሪያቸው ላይ እንዲያሴሩ ያደርግ ጀመር። እርሱ እንዲገሉትና በምትኩ የመሪነቱን ስፍራ እርሱ ከተቆናጠጠ ከፍተኛ ስፍራ እንደሚሰጣቸው ቃል በመግባት የተወሰኑትን አሳመናቸው። በ1158 ወይንም 553 ዓመተ ሂጅራ ፋቲክ ቢን መሐመድን ባሪያዎቹ ገደሉት። እንደታቀደው የሳዕዳው መሪ ሸሪፍ መንሱር አህመድ ቢን ሐምዛ አስ-ሱለይማኒ ንግስናውን ጨበጠ። ሌሎች ኢትዮጵያውያን ቢታገሉትም ሳይሳካላቸው ቀረም። ብርቱ ሰራዊት የነበረው አሊ መህዲ ጥቃቱን ቀጠለ። የዘቢድና የሳዳ መሪ የሆነው አህመድ መንሱር የአሊ መህዲ ጥቃት መቋቋም አቃተው። ነፍስ ያውጪ ብሎ በምሽት ሸሽቶ አመለጠም። ራሱን መዕሉም ወይንም ፍጹም አድርጎ የሚቆጥረው አሊ መህዲ ከበርካታ ትግል በኋላ በጁላይ 31 1159 ወይንም በረጀብ 14 554 ዓመተ ሂጅራ ዘቢድን ድል አድርጎ ተቆጣጠረ። የዘቢድና የቲሃም መሪም ሆነ። ብዙም ሳይቆይ በሁለተኛ ወር ከ21 ቀኑ ሞተ። ከአሊ ኢብኑ መህዲ በኋላ ልጁ አብዱ ነቢ ስልጣን ተቆጣጠረ። ኃይሉንም ማጠናክሮ ሙሉ የመንን መቆጣጠር ቻለ። የመንን ከተቆጣጠረ በኋላ ኃይሉን ለማጠናከር ተንቀሳቀሰ። በዚህ ጊዜ ታላቁ ሙጃሂድ ሱልጣን ሶልሃዲን አልአዩቢ ወደ የመን ጦር ላከም። የጦሩ መሪ ሸምሱ ደውላ የተሰኘው የሶልሃዲን አልአዩቢ ወንድም ነበር። አብዱ አብዱነቢን ገሎ የመንን ከኸዋሪጅ አስተሳሰብ ነጻ ወጣ። የመንንም በሱልጣን ሶልሃዲን አልአዩቢ ግዛት ስር አስገባት። ለአንድ ክፍለ ዘመን የዘለቀው የሙስሊም ኢትዮጵያውያን መንግስትም በዚሁ ሊቋጭ ግድ ሆነ። ምዕራፍ አራት የዛግዌ ስርወ መንግስትና ሙስሊሞች በኢትዮጵያ ታሪክ ውስጥ የዛግዌው ስርወ መንግስት ከአክሱም መንግስት በኋላ ሰለሞናዊ ነኝ ካለው አገዛዝ ቀድሞ የተመሰረተ ነበር። በስርወ መንግስቱ የጊዜ ርዝመት ላይ በታሪክ ምሁራን መካከል ልዩነት ተፈጥሯል። የጊዜውን ርዝመት 133 ዓመታት የሚያደርገው ክፍል የዛግዌ ስርወ መንግስት የተመሰረተው በ1137 እንደሆነ ያምናል። የጊዜው ርዝመት 333 ዓመታት እንደሆነ የሚያምነው ክፍል ደግሞ ስራው መንግስቱ የተመሰረተው በ937 እንደሆነ ጽፈዋል። ይህ ሊሆን የቻለው የኢትዮጵያ የታሪክ ድርሳናት ስለ ስርወ መንግስቱ ሁለቱንም የሚያወሱ በመሆናቸው ነው። ይህም በምሁራኑ መካከል የአቋም ልዩነትን ፈጥሯል። የዛጉዌ ስርወ መንግስት በኢትዮጵያ ታሪክ ስልጣን የነጠቁ፣ ስልጣን የማይገባቸው ወዘተ በሚል ይወቀሳሉ። በዚህ ምክንያት ስለ ስርወ መንግስቱ የሚያወሱ አብዛኛዎቹ የታሪክ ድርሳናት እንዲጠፉ ተደርገዋል። የዛጉዌ ስርወ መንግስት ዋና ከተማውን በሮሃ በኋላ ላሊበላ በተሰኘው አድርጎ ከፊል ሰሜን ኢትዮጵያን ያስተዳደረ መንግስት ነበር። ኢስላም ከዛጉዌ ስርወ መንግስት ቀደም ብሎ የኢትዮጵያ እምብርት ድረስ የዘለቀ መንግስት በሸዋ አቋቁሞ እንደነበር ይታወሳል። ከዛጉዌ ስረ መንግስት ግዛት ውጪ የራሱ መንግስት ሆኖ ይኖር ነበር። በዛጉዌ ዘመንም በሌሎች አካባቢዎች በስፋት በመስፋፋት ከሸዋ ሱልጣኔት ውጪ በሐረር በአዋሽና በሌሎች አካባቢዎች ከ11ኛ ክፍለ ዘመን በፊት ሊስፋፋ ችሏል። በአዋሽ ደቡባዊ ክፍል ሐረር አካባቢ ላንጋኖ ሐይቅና ባቴ ሐረር አካባቢ 18 የሙስሊም መቃብሮች ተገኝተዋል። የመቃብሩ ባለቤቶች ከ ሺህ እስከ 12 67 68 ባለው ጊዜ ውስጥ እንደተቀበሩ ተረጋግጧል። ከዚህ የምንረዳው በተጠቀሰው ጊዜ ኢስላም በአካባቢው እንደነበረ ነው። እንዲሁም በደቡብ ትግራይ በዋገር ሐሪባ እንደርታ ሙስሊሞች እንደነበሩ የሚያሳዩ በርካታ የሙስሊሞች መቃብሮች ተገኝተዋል። ከነዚሁም ውስጥ አንደኛው ሟች በዙል ሂጃ 8 396 ዓመተ ሂጅራ ወይንም ረቡዕ ሴፕቴምበር 4 1006 እንደተቀበረ በመቃብሩ ላይ የተጻፈው ጽሑፍ ይገልጻል። ለዶክተር ትሪሚንግሃም ገለጻ እስላም በሰሜን ኢትዮጵያ በስፋት ሊስፋፋ የቻለው ከ10ኛው እስከ 12ኛው ክፍለ ዘመን ባለው ጊዜ ነበር። በዚህ ጊዜ ክርስትናን በአገው ሀገር ለማስፋፋት ከፍተኛ ጦርነት የተደረገበት በመሆኑ ነው። እንዲሁም በላንጋኖ ሐይቅ አካባቢ ልዩ ስሙ መኔሳ በተባለ ስፍራ አካባቢ አራት የሙስሊም መካነ መቃብሮች ተገኝተዋል። ሟቾቹ የተቀበሩት እንደ አውሮፓውያን አቆጣጠር አንድ ሺህ እንደሆነ የተጻፉባቸው ጽሑፎች ይገልጻሉ። ከዚህ የምንረዳው እስላም ቢያንስ በአስረኛው ክፍለ ዘመን በአካባቢው እንደነበረ ነው። ሌላኛው በዚህ ዘመን የተቋቋመው እስላማዊ መንግስት የኢፋት ሱልጣኔት ወይንም ወላስማ ማስሮ መንግስት ነው። መስራቾቹ ከመካ በመምጣት ከአካባቢው ህዝብ ጋር ተጋብተው የኖሩ ሙስሊሞች ናቸው። አሰስካዊ አልደኡ ላሚ ላሴካዊ በተሰኘው መጽሐፋቸው ላይ ወላስማዎች ከመካ በመነሳት በጀበራ ወይንም ጀበርቲ ላይ ሲያርፉ አጼው ደግሞ በደቃት ከተማ ይኖር ነበር ሲሉ ጽፈዋል። የዚህ የወላስማ መንግስት መስራች ዑመር ቢን ዱንያውዝ ናቸው። ወላስማ ዑመር አልጀበርቲ የዘር አረጋቸው ከመካ ከበኒ አብደዳር አሊያም ከአቂል ኢብኑ አቡ ጣሊብ ነው። አረጋቸው ከአሊ ኢብኑ አቡ ጣሊብ ጋር ይዛመዳል። ዑመር ወላስማ በ1275 ሲሞቱ ልጃቸው አሊ ቢን ዑመር ወላስማ መሪነቱን ተረክቧል። ባህረር ተገኝቶ በዶክተር ቼሩሊ ከማብራሪያ ጋር የታተመው የአረብኛ የታሪክ መረጃ እንደሚያመለክተው ዑመር ወላስማ በ40 ዓመታቸው ነበር ሱልጣን የሆኑት። ለ80 ዓመታት ያህል በሱልጣንነት ቆይተው ነበር የሞቱት። የሱልጣንነት ጊዜያቸውን ከሞቱበት ጋር ስናቀናንሰው የነገሱበትን ወቅት እናገኘዋለን። እናም በይፋት የነገሱት እንደ አውሮፓውያን አቆጣጠር በ1199 ገደማ ይሆናል። መሐረር አካባቢ እስላም ይበልጥ የተስፋፋው ከ12ኛው መቶ ክፍለ ዘመን በኋላ ነበር። ኢስላም በአካባቢው ቀደም ብሎ የተስፋፋው በታዋቂው ዓሊም በሼህ ኢስማኤል አልጀበርቲ አማካኝነት ነበር። ሼህ እስማኤል አልጀበርቲ የዘር አረጋቸው አረብ ሲሆን በሱማሌው የዳሮት ጎሳ ቅድማያት እንደሆኑ ይታመናል። ይህ በእንዲህ እንዳለም በ1216 ሼህ ዑመር ሪዳ ባህሪዎች አጠራር ሼህ አባድር ከ405 አሊሞች ጋር ከሂጃዝ በመነሳት ወደ ሐረር መጡ። ሼህ አባድር ሲመጡ በአካባቢው እስላም ቀደም ብሎ በሼህ እስማኤል አልጀበርቲ ዳዋ ተስፋፍቶ ነበር ያገኙት። የተለያዩ ጎሳዎችን ሻሃባድርን በሞቃ አቀባበል ነበር የተቀበሏቸው። ሻሃባድር ኢስላም ይበልጥ እንዲደራጅ አደረጉ። ከሶስት ወራት በኋላም ጎሳዎች ተሰብስበው ባህረር መሪያቸውን መረጡ።